ሐዲስ ማለት ሐዲሱን እስከመጨረሻው አንብበው ማለት ነው ሐዲሱን የዘገቡት ቡኻሪና ሙስሊም ናቸው ሙተፈቅ አለይህ ነው አለ ያው ስለዚህ ሰሂህነቱ አጠያይቅም ነው እዚህ ጋር ጃ ፈጃአት ቢረጁልን ያለው ሌላ ቦታ ላይ ሰውየው ራሱ ስሙ ማን እንደነበረ ተጠቅሷል ስለዚህ ማን ይባላል ሱማማ ابن አፋል الحنيفي من سادات بني حنيفه اسلم بعد ذلك በጣም በኒ ሐኒፋ ከሚባሉት ነገሮች ታዋቂና አንጋፋ ሰው ነበረ አመተዋሰ በኒ ሐኒፋ እንደምታውቁት ሪያድ ውስጥ ነው እንግዲህ የዋዲ ሐኒፋ የሚባለው አካባቢ እስከ መንፎ ያለው የነ ሙሰይሊመ ተከዛባ አካባቢ ሀገርም ነበር እና አምተው አሰሩት መስጊድ ውስጥ ይሄ ሐዲስ ምን ያመለክታል አንድ ስረኛ ሙስሊምም ሆነ ክርስቲያን መስጊድ ውስጥ ሊታሰር ይቻላል ነው የሚያሳየው አሳሪየቱ ሙፍረድ ሳሪየት ለአንዷ ምሰሶ ሲሆን ሰዋሪ ለብዙ ነው ማለት ነው ጃሪየትን ጀዋሪ እንደሚባለው ጃሪያ ለአንዷ ሴት ሲሆን ጀዋሪ ግን ለብዙዎቹ ሴቶች ይሆናል ነው طيب ሱማማ ابن አሳል ሚን ሳዳት በኒ ሐኒፋ ነበረ የሙስሊሞች ፈረሰኞች አሰሩት ነብያችን መስጊድ አስገብተው አሰሩት فكان النبي صلى الله عليه وسلم يمر من عنده በሱ ላይ አልፈው ይሄዱ ነበር ነብዩ አለይሂ ሰላቱ ወሰለም ታሰረበት ቦታ ላይ ያለ فيقول ይሉት ነበር ነብያችን ማ عندك يا ሱማማ ምን አለህ ዛሬ ዛሬስ እንዴት ነህ እያሉ ይጠይቁታል ለሶስት ቀናት ያክል እና አስተያይቁት እሱም ምን ምን አዲስ ነገር አለ ብትለቀኝ ትከበራለህ ክብር ታገኛለህ ብትገለኝም ደግሞ ደመላሽ አለ እያለ ይናገር ነበር መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም ለቀቁታሉና ተለቀቀ ይላሉ ሲለቁት ፈቀቅ ብሎ ሄዶ ገላውን ታጥቦ መጥቶ አሽሀዱ አላ ኢላሀ ኢላላህ እና መሐመድ ረሱላህ ብሎ ሸሃዳን ያደረገው አሉ ምክንያቱም እጅ ከፍንጅ ገብቶ እርምጃ መውሰድ እየቻሉ መዲና ሁሉ ከወሰዱ በኋላ ለቀቁት ማለት በቃ ትልቅ ክብር ነው ስለዚህ መስለም አለብኝ ብሎ ሰለመ ነው እና ከዚህ ይሄን ሐዲስ ባቡል መሳጅድ ላይ ማምጣቱ ابن حجر ማምጣታቸው يشير الى جواز ربط الاسير في المسجد ውስጥ ማሰር መስጂድን ከመስጂድነቱ አያወጣውም انما بني المسجد للصلاه ولذكر الله كذا وكذا من حديث ነበር መስጂድ የተገነባው ለሶላትና ለቁርአን መቅራ ምናምን ነው ከሚለው አባባል እስረኛ አስፈላጊ ሆኖ ከተገኘ ቢታሰርበት ይቻላል እንደማለት ነው ነው مخصص ነው ይላሉ ሌላው ሙሽሪክ የሆነ ሰው ገና እስልምና <clears throat> እስልምና ውስጥ ያልገባ ሰው እንዲሁም አለ ኪታብ ነሷራም ይሁን ይሁዳ አስፈላጊ ሆኖ ከተገኘ መስጊድ ቢገባ ወይም ቢገቡ ይቻላል ነው መስጊዱን ለማጽዳት ወይ መሐንዲስ ሆነው ለሆነ ነገር ሊገቡ ይችላሉ ማለት ነው ወይ ሙከየፍ ሊሰሩ ይመጣሉ ወይ ተላጃ ሊያስተካክሉ ይመጣሉ አስፈላጊ ሆኖ ከተገኘ መምጣት ይችላሉ ነው ለመግባት ገብተውስ ብዙ ጊዜ መቀመጥ ይችላሉ አዎ አስፈላጊ ከሆነ ይችላሉ ይሄ ሰውዬው ሶስት ቀን ሶስት ቀን ድረስ አስረውታ እየተባለ አይደል እና فلا يقرب المسجد الحرام ነው መስጂድ ሐራም ላይ ነው ክርስቲያን እንዳይገባ የተባለው ማለት ነው ሌላው ሙሽሪክ የሆነ ሰው ከመስጂድ الحرام ውስጥ ከመስጂድ الحرام መካው ማለት ነው ከሱ ውጭ ያለ መስጊድ ላይ መግባት ይችላል አይችልም حرام ላይ መግባት እንደማይቻል ግልጽ ነው ቁርአን የተናገረው ከዚያ ውጭ ይችላል አይችልም የሚለው ላይ የመዲና ሰዎች ማንኛው ሙሽሪክ ከማንኛው መስጊድ መከልከል አለበት ይላሉ ኢማሙ ሻፊዒ عامه في سائر المشركين ካሶቱን ፊል መስጂድ ሐራም ማንኛውም ሙሽሪክ ያካትታል ግን መስጂድ ሐራም ላይ خاص ነው ማን መግባት አይችልም ስለዚህ فلا يمنعون من دخول غيرهم للمساجد ሌላው መስጊድ ላይ መግባት ይችላሉ መስጂድ ሐራም ግን አይቻልም ነው مذهب الامام احمد احمد امام احمد مذهب ማንኛውም ካፊር መካ መግባት አይችልም ነው የሚሉት ከዛ ውጭ ያለው መስጊዶችስ እዛም መግባት የለበትም እዛም ቢሆን መግባት የለበትም መግባቱ ይቻላል ቢባልም ይላሉ ኢላ ለሐጃ ማይቀር ወሳኝ ሐጃ ካልሆነ በስተቀር የሚል ነገር ያመጣሉ ሌላው ዘርከሺ የሚባል አዙ ሐነፊ ማን ነው ሐንበልየው መذهب ውስጥ ነው يمكن يمكن الكافر من دخول المسجد واللبث فيه መስጊድ ውስጥ ካፊር እንዲገባ ይመቻችለታል መቆየትም ይችላል ምክንያቱም ካፊሮች ከነብዩ አለይሂ ሰላቱ ወሰለም መስጊድ ይገቡ ነበረ ይሄንን ማስመልከተው ኢማሙ ቡኻሪ ባቡ دخول المشرك المسجد የሚል ምዕራፍ አላቸው ሙሽሪክ የሆነ ሰው መስጊድ መግባት ይችላልን ብለው ይቻላል ብለው ማመለ የሚያመለክቱ ሐዲሶችን ዘግበዋል ይላል ለምሳሌ ሐዲስ አልአዕራቢ ከገጠር የመጣው ያልሰለመ ገና መጥቶ ነብዩ ባስ የትኛው ናቸው አሳዩ ብሎ ገብቶ የጠየቀው ማለት ነው ማሆል ኢስላም እስልምና እንዴት ነው ብሎ እንደጠየቀው ሌላው ሐዲስ اليهود الذين ذكروا او ذكروا ان امراه ورجلا زنيا የሆኑ ሰዎች ዝሙ ሰርተዋል ብለው መተው የጠየቁ ነበር ነብዩና አለይሂ ሰላቱ ወሰለም ተውራት ያነበቡ የሚያቁ ማለት ነው እነዛም ጥያቄያቸውን ያቀረቡት መስጂዱ ገብተው ነው የሚል ነገር አለ ነው ምናልባት አዲስ እንዳይሆንባችሁ ባለፈው አንዳንድ ነገር ተነስተው ሰውዲ አረቢያ ላይ መከተ ሙከረማ መቼም ጊዜ መግባት አይችሉም አይችሉም ግልጽ ነው ክላፍ የለውም መዲና ላይ አሁን ካያችሁ ስንገባ ሐረሙ ሲቀርብ ሙስሊም ያላደላችሁ ወደ ግራ ሄዱ የማምን የሚል ምልክት ኢሻራ ያሳያችኋል እስካሁን ባለው ቆይታ ማንም መግባት አይችልም መዲና በሚል ተከልሎ ነው የሚገኘው አሁን ላይ ግን መዲና ላይ የሚከለከል ነገር የለም የሚል ፈትዋ እየሰጡም ይገኛሉ አንዳንድ ቦታ ላይ ይሄው አሁንም የሚለን ወይን ሰውዬ እዛ ቦታ እንዲያሰሩት ነብያችን መስጊድ እንዳሰሩት ነው ክርስቲያን መግባት አይቻልም እዛ ቢባል ይሄ ሰው እዛ ወስደው ባላሰሩት ነበረ ባይሆን ያላስፈላጊ አይግባ ነው እንጂ እዛ የሚከለክለን ነገር የለም ነገር ግን ነብዩላህ ኢብራሂም መካን እንደቀጠጡና እንደከለሉ እኔም መዲናን ከልል ያለው ይቀጥጫለሁ ስላሉ ተመሳሳይ ስላላቸው ሁለቱ حرمين በመባል ይታወቃሉ የዘህን በዝሁ በመቀየስ ሁክም በመስጠት ሁሉም ቦታ እንዳይገባ ክርስቲያን አግደው ቆይተዋል ማለት ነው ተፈضلوا وعنه رضي الله تعالى عنه أن عمر مر بحسان ينشد في المسجد فلحظ إليه فقال قد كنت أنشد فيه وفيه من هو خير منك متفق عليه እሺ አቡ ሁረይራ ደግሞ ከሳቸው ተዘገበ ረዲየላሁ عنه ان عمر عمر بن الخطاب امير المؤمنين ኸሊፈቱ ኸሊፈቲ ረሱልላህ ሰለላሁ ዐለይሂ ወሰለም የሆኑት መረቢ ሐሳን ሐሳን ባለበት አካባቢ አለፉ ሐሳን ደግሞ ዩንሽዱ ፊል መስጂድ መስጂድ ውስጥ ግጥሞችን ይገጥም ነበር ሐሳን ግጥም በመግጠም ታዋቂ ሱሐቢ ነው እንግዲህ በግጥም ይሰዳደቡ ነበርና በሰዓቱ ለነብዩ አለይሂ ሰላቱ ወሰለም ተከላካይ ሆኖ የገጣጠመ ይናገር የነበረው ሐሳን ነበረ እና ሐሳን የገጣጠመ ዑመር አልፈሁዱ እሱ ደግሞ የሚገጥመው መስዩስ ነበረ ዑመር እንዲህ በቀና ብለው ያው የመቃወም እይታዩት ማለት ነው ፈላሐዙ ፊ إليهما ወደሱ ለየት ያለ አስተያየት አዩት እንዴት እዚህ መስጊድ ላይ አሁን ሲጋራ የሚያጨሰው እና መስጊድ አካባቢ እንዴት የምናየው እንደዛ ነገር ማለት ነው فقال حسن አላቸው ለዑመር الخطاب ምን ይደንቀዋል ምን ታውኛለሁ ክፉኛ አስተያየት ቀር ኩንቱ እንሽዱ አላቸው እገጣጥም ነበርኩ በእርግጠኝነት ወፊህ ዝሁ መስጊድ ላይ ማን ሰው እያለ ሆ ያ ሰው خير منك يا عمر ካንተ ከዑመር የበለጠ ሰው ባለበትም እኮ ገጥም ያለው አንተ ባለህበት መግጠም የምን ብርቅ ነው ወይ ያሉት ነው ማን ነው ከዑመር የሚቆየ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን እያሉም ገጥም ያለው እናንተ ታየኛለህ ነገር ነው ማለት ነው ስለዚህ መስጂድ ውስጥ ግጥም መገጣጠም ይቻላል አይቻልም ለሚለው ይቻላል ነው እንደማይቻል የሚያመለክት ሐዲስ አለ ሌላ ቦታ እዚህ አላመጣው ምን ይላል ኢማሙ ትርሚዚ የዘገቡት ሐዲስ ነው ደረጃው ሐሰን ነው ይላሉ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن تناشد الاشعار في المسجد መስጂድ ውስጥ ግጥሞችን ከመገጣጠም ከልክለዋል የሚል ሐዲስ አለ እዚህ ጋር ደግሞ ሐሳን ነቢያችን ባሉበት ቦታ እገጥም ነበር አለ ይሄ ደግሞ መፈቀድን ያመለክታል ሁለቱን ሐዲሶች በምን እናስማማቸው መቼም የረሱል ቃል አይጋጭም የኛ አረዳ ሊጋጭ ይችላል እንጂ ማለት ነው ስለዚህ ምን አሉ ዑለማዎች እንደ ሐሳን ጥሩ ግጥም የሚገጥም ቁም ነገር የሚያስይዝ የሚያስጨብጥና ትምህርት ሰጪ የሆነ ግጥም መግደም መስጂድ ውስጥ ይቻላል ነው የትርሚዚ ዘገባ የከለከለው ደግሞ መጥፎን ቃላት መጥፎን ግጥም መገጣጠምን ነው ስለዚህ ምንድነው የምንለው ፈሸሩ ከላም ቅን የሚባለው ወይም ግጥም የሚባለው ንግግር ነው ንግግር ደግሞ ቀቢሁ ቀቢሁን ወመሊሁ መሊሁን አሉ መጥፎ ቃል መጥፎ ቃል ምን ግዜም ቅን የሆነ ቅኔም ባይሆን ማለት ነው ስለዚህ መጥፎ ነገር መስጊድ ላይ መነገር የለበትም ጥሩ ደግሞ ጥሩ ነው አይከለከልም ጥሩ ቃላት እኔ ሞከኔውጭ አይከለከልም በማለት ገልጸዋል በዛስ አስማምተውታል ነው ስለዚህ መስጂድ ውስጣ የተከለከሉ ግጥሞችን ከመገጣጠም ጉራን የሚያሳዩ ለምሳሌ እኛ ከኛ ከነከለ እንበልጥ የሚል ነገር የሚያሳይ ነገር እንደዚህ ከሆነ አይቻልም ወይም ዱንያን ዱንያን በተመለከተም ከሆነ አይቻልም ነገር ግን ትምህርት ሰጪ የሆነ ሸሪዓችን የማይቃወመው ከሆነ ጥላትን ለመከላከል የሚገጠም ግጥም ከሆነ ይቻላል ነው تفضلوا وعنه رضي الله عنه قال قال رسول الله صلى الله عليه وسلم من سمع رجلا ينشد الضالة في المسجد فليقول لا ردها الله عليك فإن المسجد لم تبنى لهذا رواه مسلم طيب እንግዲህ መጀመሪያ የቀራነው ሐዲስ መስጊድ ውስጥ ሊደረግ የሚቻል ነገር ነበር አሁንም ሁለተኛ የቀራነው ሐዲስ መስጊድ ውስጥ ልናደርገው የሚፈቀርን የሚቻል ነገር ግጥም መገጣጠም ነበረ አሁን ደግሞ የማይቻለው ሊነግረን وعنه مات ابو هريره ናቸው رضي الله عنه قال آلو قال رسول الله صلى الله عليه وسلم የአላህ መልእክተኛ ተናግረዋል ምን ብለው من سمع رجلا ሰውየን የሰማ የንሹዱ ዷለተን የጠፋችበትን እንሰሳ ያያችሁ እያለ መስጊድ ውስጥ የሰማችሁትን ሰው في المسجد ነው ያለው ከመስጊድ ውጭ አይደለም መስጊድ ውስጥ فليقل ይበል ሰሚታቶየ لا ردها الله عليك አላህ Subhanahu Wa Ta'ala አይመልሳት ያጥፋልህ በሉት ነው እርገሙት ነው ለምን ንብረቱ በጠፋ ላይ ለምን ይረገማል فإن المساجد መስጊዶች እኮ ለም ቱብነ አልተገነቡም لهذا ለዚህ ነገር አልተገነቡም ለም ቱብነ አልተገነቡም ነው አልተገነባችም አይደለም እሺ እቺን ንስዋ የምትባል ነገር አለ ለም ቱብነ ለም ጃዚማ ነበረኝ ኑነ ንስዋ ስመጣ ግን ሱኩን አታስደርገውም መብኒ ታደርገዋለ አላየሃል ለም ቱብነ لم يقلنا እንደምንለው አባባል አልተገነቡም لهذا ለዚህ የጠፋ ንብረት ማስታወቂያ አፋር መባያ አይደለም መስጊድ እንግዲያ ምንድነው ለሶላት ለዚክር ለቁርአን ወዘተ ነው የተፈቀደው ነው رواه ሙስሊም ሙስሊም ዘግበውታል ዷላ የሚለው ቃል እንደ አረቦች አጠቃቀም ኩሉ ማضل የጠፋ ነገር ሁሉ ዷል ይባላል እ እ ወፊ ሪዋያ የለም ዷላ የሚባለው ለወንድም ይሁን ለሴት ነፍስ ላለው ነገር ነው ፍየል ከብት ምናምን ነገር ማለት ነው ነፍስ የሌለው ነገር ከሆነ ገንዘብ ነገር ሰዓት ነገር ኢቃማ ነገር መታወቂያ ነገር ከሆነ ضائع ነው የሚባለው መን ضاع የጠፋው ሰው እቃ የጠፋው ነበር መባይ ነበረበት ይሄ ግን እንሰሳን ነው የሚያሳየው እንሰሳና መስጊድ ምን አገናኘው ነገር ነው እያሉ ነው አላየሃል ሼኹል በሳም እንደሚገልጹት ገንዘብንም ሆነ ሩህ ያለውን ነገርም ሆነ ሩህ የሌለውን ማንኛውንም ያጠቃልላል እቃ የጠፋችሁ እያለ ማፈራረግ የለበትም አንድ ሌላው ደግሞ ወርቁ የተገኘ እቃም ይገኛል አጋጣሚ ወርቆ የተገኘው ንቃም እንዲህ ያለ ቃ የጠፋችሁም አይባልም የሚል ነገር ዘግበዋል هذا الحكم عام سواء كانت حيوانا او متاعا او نقدا او غير ذلك لمن يهلنا كتل ቢሏቸው بجامع ان المساجد لم تبنى لهذا የሚለው ስለሚያጠቃልለው የጠፋው መሆን ያገኘ ሰው ለማወጅ መስጊዶች አልተገነቡም ወደ ማስታወቂያ ሚኒስቴር ወደ ፋና ይሄድ ያሉ ነው መስጊድ ውስጥ እንደለፈልፍ እሺ الحديث يدل على تحريم نشدان الضاله في المسجد مسجد ውስጥ እቃ ጠፋይ ብሎ መናገር حرام ነው እንደው መውጁብ ዱዓይ عليه ሲናገር የሰምን ሰው መራገምም ዋጅብ ነው ይሄን ላረዳህ አላሁ አለይከ ብሎ መራገም ማለት ነው ወኢዕላሚ ሰውየው ማሳወቅ ቢስተህቃቂህ ዱዓ ሊረገም የሚገባው መሆኑን ለምን ለማ ለኢባዳ የተገነባው መስጊድ ለሌላ አውሎታልና ማለት ነው ፊል መስጂድ ስንል خارج المسجد ከመስጂድ ውጭ እስከሆነ ይሄ እርግማን ወይም ደግሞ የሐራምነት አይመለከተውም ማለትን ያሳያል ይላሉ ሌላው የመስጊድ ስራ ምንድነው የሚለው ስናይ መስጊዳው ያው ኢባዳ ዚክር ሶላት ነው ማለትን ከዝን ወስደዋለን ነው ኢማሙ ኢብኑ ከሲር ረሂመሁላህ احب البقاع الى الله في الارض ما አላህ ዘንድ ምድር ላይ እንግዲህ ትልቁ ተወዳጅ የሚባለው ቦታ መስጊድ ነው ወሄ ቡዩቱሁ التي يعبد الله فيها አላህ በብቸኝነት የሚመለክባት ቦታ ነች في بيوت اذن الله ان ترفع ويذكر فيها اسمه እንዳለው የአላህ ስሞች ከፍ ሊደረጉና ሊወደሱ የሚገባበት ቦታ ነው መስጊድ ማለት ያ ስለሆነ ከቆሻሻ ነገር ካሉ ቧልታ ነገር ከማይፈለጉ ንግግሮችና ተግባራቶች እንዲጸዳ ታዘዘ ወይም ታዘዝን ይላሉ አንድ የሆነ ሐዲስ የሚያወሩት አለ ዑለማዎች ሐዲስ ደካማ ነው ጀንቡ መሳጅደኩም መጃኒነኩም ወስቢያነኩም ወረፋ አስዋቲኩም የሚል ነገር አለ መስጊዶቻችሁን ከብድ አርቁ እብድ እንዳይገባ መስጊድ ውስጥ ህፃናቶችንም አርቋቸው ከመስጊድ እንዲሁም የድምጽን ከፍታም ቀንሱ የሚል ነገር ተዘግቦ ነበር የሆነ ሐዲስ ይሄ ላ አስለለሁ ብለዋል መሰረተ ቢስ የሆነ ሐዲስ ነው ይሄ ኢማም ኢብኑ ሐጀር ለሁ አሳኒዱ ኩሉሃ ዋሂህ ብለዋል ሁሉም ደካሞች ናቸው ብለዋል ስለዚህ ህፃንን ህፃናትን ከመስጊድ ያርቁ የሚለው አባባል አግባብ የለውም እርግጥ ይሄ ማለት እብድ ማለት አይደለም እብድ ሊገባ አይገባውም ቆሻሻ ስለሚነካ ነገር ግን እብድ እንደውዛ አካባቢ እንዳታስደርሱ የሚለው አባባል ትክክል አይደለም ነው تفضلوا وعنه رضي الله عنه أن رسول الله صلى الله عليه وسلم قال إذا رأيتم ما يبيع أو يبتاع في المسجد فقولوا له لا أربح الله تجارتك رواه النسائي والترمذي وحسنه አሁንም መስጊድ ውስጥ የማይፈቀዱ ነገሮችን ሊነግረን ነው አሁንም ከአቡ ሁረይራ የተዘገበ ሲሆን ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል ይሉናል መር اذا رايتم اذا رايتم ባያችሁ ጊዜ من يبيع የሚሸጥ አው يبتاع ወይ የሚገዛ ابتاع የሚለው ቃል ለመግዛትም ለመሸጥም ይመጣል ሁለቱ ባንድ ከመጣ ምሳሌ يبيعون يبتاع አንዱን ለመሸጥ አንዱን ለመግዛት እናደርገው ፊል መስጂድ መስጂድ ውስጥ ሲሸጥ ወይም ሲገዛ ያያችሁትን ሰው የሚቀጥለውን ተናገሩት ንገሩት አሉ ላ አርባህ الله تجارتك ንግድህን ትርፋማ አያድርገው رواه النسائي والترمذي وحسنه ነሳኢና ትርሚዚ የዘገቡት ሲሆን ሐዲሱንም ጥሩ ነው ብለውታል ኢማሙ አትርሚዚ ነው ነሳኢ ፊል ኩብራ ዘግበውታል ክታባቸው የተለያየ ክታባላቸው አልኩብራ የሚባለው ነሳኢ ኩብራ طيب لا اربح الله تجارتك ማለት ንግድህን ጠቃሚ አድርጋት ያው አክሳሪ ታድርግህ ትክሰር ነው እንግዲህ አንነው يجب على من سمع من يبيع او يشتري في المسجد ان يقول له جهرا بيفا لا اربح الله تجارتك يبرو معناتن ነው ظاهر الحديث የሚያሳየው ለምን لان المسجد لم تبنى للبيع والشراء ለመሸጥ መለወጥ አልተገነቡም ነው መስጊድ ውስጥ መሸጥ መለወጥም የተከለከለ መሆኑን ግን ከመከልከሉ ጋር መስጊድ ቢሻሻጡ ሽያጩ ጸድቋል ይባላል ወይ በሚለው ሰፋ ያለ خلاف አላቸው ዑለማዎች ይቻላልም አሁን ያው ይቻላል ነው መከልከል ነገሩ ተፈጻሚ አይሆንም ማለትን አያሳይም አያሲዝም መደረግ የለበት ነው ለምሳሌ ወራባ ላይ ያለ ሴት መፍታት حرام ነው حرام ነው ማለት ግን ከፈታት አይጸድቅም ማለት አይደለም ይጸድቃል ይላሉ خلافا لابن تيميه وابن القيم رحمهم الله ماشي قتلوا حكيم بن حزام قال قال رسول الله صلى الله عليه وسلم لا تقام لا لا تقام الحدود في المساجد ولا يستقاد فيها رواه أحمد وأبو داود بسند ضعيف طيب حكيم بن حزام كتب على الصحابي تزجب رضي الله عنه أرضاه انه قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا የሚቀጥለውን ተናግረዋል ላ ተቃሙል ሁዱዱ ማለት ሸሪዓ ያስቀመጣቸው የርምጃ አይነቶች አይፈጸሙ ፊል መሳጅድ መስጂድ ውስጥ አይፈጸሙም ሸሪዓ ያዛቸው ሁዱድ ማለት እጅ የሚያስቆርጠው ወዘተ ማለት ነው የሚያስገድም ከሆነ እንደዛው መስጊድ ላይ አይካሃድም አይከናወንም ወላ ይሰቃዱ فيها ይስተቃዱ ማለት መንቃደ ሚንቃደ ወቁደ ቀወደን ቀወድ ማለት ቂሳስ ማለት ነው ወላ ይሰቃዱ በመግደሉ የሚገደል አይባልም ማለት ነው ወላ ይሰቃዱ ቂሳስ አይገደልም فيها እዛው መስጊድ ውስጥ ማለት ነው ሐዲሱ አቡ አህመድ እና አቡ ዳውድ ዘግበውታል ግን ضعيف ነው ሐዲሱ ضعيف ነው እስ ቢሰነድም ضعيف ነው ያሉት ግን ብዙ ቦታ የተዘገቡ ሐዲሶችን ከማየት አንፃር ሐዲሱ ضعيف لغيره ማን ነው ሐሰን لغيره መጣል ብለዋል ሐሰን لغيره ይደርሳል ብለዋል ሱዩጢ ጥሩ ነው ብለውታል የሚል ነገር ስላለ ነው አላየህ ላቱቃሙ ማለት ላቱን ላቱነፈዙ ማለት ተግባራዊ አትደረግም ወይም አትከናወንም አልሁዱዱ ማለት ቅጣቶች አላህ ለዚህ ወንጀል እንዲህ ያለ መቀጫ ብሎ ያስቀመጠው ነገር አይወስ አይካሄዱበትም ወላዊ ሰቃዱ ነፍስ ያጠፋ ሰው በቂሷስ ይገደል አይባልም ማለት ነው በጥቅሉ ሐዲሱ ኢቃመተ الحدود في المسجد አይሆንም ማለት ያሳያል ለምን ከተባለ لان النهي يقتضي التحريم ነህይ ነገር መከልከል ማለት ነው ነህይ ማለት حرام ነው ማለትን ያሳያል ይሄን እንዳሰራ ማለት ከሰራው حرام ነው ማለትን ያስይዛልና አሉ ويحرم اقامه الحد بمسجد لحديث حاكم بن حزام ولانه لا يؤمن من من حدوث ما يلوث المسجد ለምንድን ነው ነፍስ ያጠፋ ሰው የገደለ ሰው እዛ መስጊድ ላይ እርምጃ ቢወሰድበት ምንድነው ችግሩ ከተባለ ያው ለመስጊድ ተስማሚ ያልሆኑ ነገሮች ሊፈሰው ይችላልና ሊወጣው ይችላልና ነው ይላሉ والله اعلم حاكم ابن حزام የተከታተላችሁ ነው ሐኪም ኢብኑ ሒዛም ከሚታወቅባቸው ልዩ ታሪኮች ምን አለ የምታውቁ ሐኪም ኢብኑ ሒዛም ሱረቱ ተውባ እሱን ቀርቷል እሺ ነው ወሱ ምክንያት ወረደ ይሆን ሌላስ ልዩ ታሪክ አለው እሱም ነገር እፈልጋለሁ የኸዲጃ የወንድም ልጅ ናቸው ሐኪም ኢብኑ ሒዛም ነው የኸዲጃ ማን ስሟ ኸዲጃ ቢንቱ ኹወይሊድ ነው ሒዛም አይደለም ነገራችን ላይ ዘል ኑራቸው ይችላል እሺ በተውባ ሐኪም ኢብኑ ሒዛም ከምን ተወብቷል ያኛው የካባ ሐዲስ መስላችሁ እንዳይመስል እንዳይሆን ሐኪም ኢብኑ ሒዛም ከሚታወቅባቸው ልዩ ታሪክ الصحابي الخاص الذي ولد في في الكعبه كعبه ውስጥ ተወልደዋል ከሚባለው ብቸኛው ሱሐቢ ነው طيب እንደገና አሁን ልዩ ታሪኩ عاش في الجاهليه 60 سنه وعاش في الاسلام 60 سنه እስልምና ላይ 60 አመት በሌላ እምነት ያው ጃሂልያ ማለት ምንም እንትን ሳይኖረው 60 አመት ተቀምጧል ይባላል እና በጃሂልያም በጣም ጠንካራ ሰው ነበረ እንደውም ነብዩን አለይሂ ሰላቱ ሰላም ጠይቆ ነበረ የሆነ ጥያቄ አናሱ ማዓድን ምንድን ነበር የሚወረሳሁት اذا فقهوا የሚለው ሐዲስ ነበር አላየሃል በጃሂልያውም ጠንካራ ሆኖ በዛው ባለው እምነት ነው ብሎ በያዘው ነገር ጠንካራ የነበረ ሰው አሁን በእስልምና ላይ ጠንካራ ነው የሚሆነው ኢዛ ፈቁሁ አሉ እስልምናውን በደንብ ሲረዱት ጠንካሮች ነው የሚሆኑት ብለዋል እና እንደገና በጃሂል ያሳለፏቸው ነገሮች ሲጠቅሙኛል ወይ ብሎ ጠይቃቸው አስለምተ አላማ አስለፍተ ብለውታል የሚለው ደግሞ አለ ባሳለፍካቸው ጥሩ ደግ ስራዎችህ ለዚህ ለእስልምና ታድልሃል ጠቅመውሃል አሉት የሚላለ حكيم بن حزام يهني مساتارك الله ونواجب تفضل وعن عائشة رضي الله تعالى عنها قالت أصيب سعد يوم الخندق فضرب عليه رسول الله صلى الله عليه وسلم خيمة في المسجد ليعوده من قريب متفق عليه طيب አሁንም መስጊድ ውስጥ ሊሰሩ ከሚፈቀዱ ለዚህ ነገር አልተገነቡም መስጊዶች ከሚለው አባባል የሚፈቀዱ የሚፈቀዱ ነገር እየነገሩን ነው እና አይሻ ምን አሉ ረዲየላሁ عنها انها قالت اصيب سعد سعد ابن ማን ነው سعد ابن ማን ነው ብዙ ሳዕዶች አሉ سعد ابن ابي وقاص ወይ سعد ابن معاذ ወይ سعد ሌላ ابن زيد سعد ابن معاذ جزاك الله خيرا سعد ابن معاذ ነው እንዳይምታታባችሁ ብዬ ሳድ ኢብኑ አቢ ወቃስ በጣም ቆይቷል እና ኢራቅ ሁሉ ሲከፈቱ ኋላ አሁን ቆይቷል ሳድ ኢብኑ ሙዓዝ ነው ሳድ ኢብኑ ሙዓዝ እንደምታወቀው አንሷሪ ነው ሚን ሳዳት አንሷር ነበረ በድር ላይ ተገንቷል ኡሁድ ላይ ተገንቷል ከኡሁድ በኋላ እንግዲህ የኸንቅ ጦርነት ነው የመጣው ጦር የኸንቅ ለታ የደም ቧንቧውን ነበር የመጣ አጋጣሚ ደግሞ በኃይለኛ ሰው ነበረ ረዲየላሁ ዐንሁ አርዳ እና ተመቶ ሳይሞት ሲቀር ያው ሩቅ ቦታ ቢያስተኙት ለማየት ስለማይመቻቸው ነብዩ አለይሂ ሰላም ደጋግሞ ለማየት ስለፈለጉ فجعله النبي صلى الله عليه وسلم يمرض في خيمه في المسجد መስጂድ ውስጥ ድንኳን ነገር ተደርጎ ለብቻው ለሱ ከለል የሚያደርግበት ማለት ነው አሁን ሆስፒታል ሲገባ አልጋ ቤት ላይ ብዙ ሰዎች የሚተኙ አሉ እያንዳንዳቸው ከለል የሚያደርጉበት አይደል እንደዛ አስደረጉለት መስጊድ ውስጣ ማለት ነው ለምን ከተባለ ሊየዑደሁ ምን ቀርቢን እዛው ቀረብ ብሏቸው ደግሞ ደጋግሞ እንዴት ወንክ እያሉ ለመጠየቅ ይመቻቸው ዘንዳ ከስራቸው ብዛት ጋር እንዳይርቃቸው ፈልገው ማለት ነው ሚስቱም ደግሞ እንድታስታምመው ፈቅደውላታል ፈቅደውላታል ይላል ሚስቱ ሩፈይዳ ትባል ነበር ይላል በሽተኛ ታሳክም ነበር ማን ነው ሙመርዷ ነበረች ይላል እና ሳድ ኢብኑ ሙዓዝ سأل ربه الا يميته حتى يقر عينه بمعاقبه بني قريظه بني قريظاዎች እነሱን እርምጃ ተወስዶባቸው ባይኔ አይቼ ሳልደሰት እንዳትገለይ ጌታዬ ብሎ ዱአ አድርጎ ነበር ይላሉ በጣም የሚገርም ጉድ ሳዕድ ኢብኑ አቢ ሳዕድ ኢብኑ ሙዓዝ ማለት ነው الذين خانوا وصاروا مع الاحزاب የአህዛቡ ጦርነት ጊዜ የነብዩ ቤቶች ናቸው እንግዲህ በኒ ቁረይዛዎች ማገዝ ቢያቅታቸው ከጥላት ጋር አብረው ኺያና ያደርጋሉ ተብሎ አልታሰቡም ነበረ ኺያና አደረጉ መቼም ይሁዲ ይሁዲ ነው ስለዚህ የዛን ጊዜ እርምጃ ተወሰደባቸው ከመወሰዱ በፊት ምን እርምጃ ይወሰድባቸው በሚለው ሲጠየቁ እናንተ ሲባል ሳድ ነው ሳዲ የፈረደን ፍርድ ተቀበላላችሁ ሲባል እንቀበላለን አሉ ሳዲ ከሆነ መቼም አይፈርድብንም ብለው ማለት ነው እንቀበላለን አሉ የዛን ጊዜ ያ ሳድ አርተብዩ አለይሂ ሰላቱ ወሰለም ምን ትላለህ በእነዚህ ሰዎች ላይ ምን ውሳኔ ይወሰን እንግዲህ ከዱን አታለሉን እኮ ከጥላት ጋር ሆነው እዚሁ የጎና ጥንት ሆኑብን እኮ እና ምን ይሻላል ሲሉት እኔ የምፈርደው እነዚህን ሰዎች ለመጋደል ብቃት ያላቸው ሰዎች እንዲገደሉ ነው አለ ተጋዳዎቹ ወንዶቹ እንዲገደሉ ሚስቶቻቸውና ልጆቻቸው እንዲ እንዲማረው በማለት ፈትዋ ሰጠ ወይም ደግሞ ውሳኔ ያሳለፈ ነብዩ አለይሂ ሰላቱ ወሰላም ከሰባት ሰማይ በላይ ያለው አላህ የወሰነውን ውሳኔ ወሰንክ ብለው በጣም ተደሰቱ ሱብሃንአላህ አላየህ በዛው ነው የሞተው ሳዕድ ኢብኑ አቢ ሳዕድ ኢብኑ ሙዓዝ الذي ምን ታሪክ አለው ስምታስታውሱት ሌላ ሳዕድ ኢብኑ ሙዓዝ ልዩ ታሪክ አለው አሁንም የሞተለታ እ አርሽ የተንቀጠቀጠለት ብቸኛ ሰሃቢ ነው እሱ የሞተለታ اهتز العرش لموت سعد بن معاذ النبي عليه الصلاه والسلام ለሳዕድ መሞት አርሽ ለሱ ከተሰጠው ከተሰጠው ክብር የተነሳ ተንቀጠቀጠ ብለው ሱብሃንአላህ ምን ያህል አመት የቆየ መሳችሁ አንዱ እስልምናን ተቀብሎ ትንሽ አመታት የቆያት በዛች ትንሽ አመት ግን አርሽ እስከሚንቀጠቀጥለት እ ኢማኑ የጎለበተ ሱሐቢ ነበረ ነው አላየሃል በሽተኛን ሰው መስጊድ ላይ አምጥቶ ማከም ይቻላል እንዲሁ ከይማል ድንኳን ገጣላ ጎለ ብቻ ያሰኙት ይፈቀዳል እንዲያልጋ ቤት ወይም እንደ ሆስፒታል ነገር ማለት ነው ይቻላል መቼም ደም አይፈሰውም አይባልም ደሙ ጧሃራ ነው ተብሎ ነው እዛ አካባቢ ሱብሃንአላህ ورد الله الذين كفروا بغيظهم لم ينالوا خيرا وكفى الله المؤمنين القتال وكان الله عزيزا አላያል መስጊድ ውስጥ መተኛት ይቻላል በሽተኛ መተኛትም ይቻላል ቁስለኛም ቢሆን ሌላው የደረጃ ባለቤትን በእስልምና ትልቅ አስተዋጽኦ ያለውን ሰው ከበረታ መስጠት ያለ ነው ሳዕድ ሙዓዝ መስጊድ ማአመቶ ማስተኛት ማለት ተራ ሰው ሆኖ እንዳይመስላችሁ ክብር ያለው ሰው በመሆኑ እዛ እንዲገባ ተደረገ طيب እሱ የሰለመ ጊዜ ይባላል ሳሊብ ሙዓዝ ሲሰልም እንዳለ እሱ ዘር ቀቢላው እንዳለ ነው የሰለመው ይባላል በኑ አብዱል አሻር ይባል ነበር እንደገና ነብዩ አለይሂ ሰላቱ ወሰለም የኡሁርለታ ምን ትላላችሁ ጦርነቱ ወደ ጦርነት ልንሄድ ነው ምን ትላላችሁ ሲያማክሩ የመጀመሪያ ሐሳብ የሰጠው እሱ ነበር ይባላል بموافقته للقتال ጦርነቱን እደግፋለሁ እኔም ብሎ ማለት ነው እደግፋለሁ ያ ረሱላህ አላቸው ትንሽ ሰሃቦቹ የተወሰኑ ተረገጠ ወይ ኋላ ረግጦ ነበርና እሳቸው አማከሩ ሰሃቡን ሲያማከሩ ሳድ ኢብኑ ሙዓዝ እገባሁበት እንገባለን አለ ነው ባህር ብገቡ ባህር እንገባለን ሜዳ በዘብቱ ሜዳ እንዘምታለን አብሽሩ ወደ ኋላ ይላሉ ብለው አትጨነቁ አላቸው ሱብሃንአላህ እና ዋናው መልእክታችን የሐዲሱ መስጊድ ውስጥ በሽተኛም ቢያስተኙት ወይም ደግሞ ንጹህ ሰው ቢተኛ ምንም ችግር የለውም ለማለት ነው طيب وعنها رضي الله عنها قالت رأيت رسول الله صلى الله عليه وسلم يستروني وأنا أنظر إلى حبشة يلعبون في المسجد حديث متفق عليه طيب كعائشة تزقب رضي الله عنها سروان الله يودد لهن أنها قالت ارسوا عليك مالت ተዘግቧል رأيت رسول الله صلى الله عليه وسلم يا الله መልእክተኛ አይቻለሁኝ የስትሩኒ እኔን ራሴን ሲከልሉኝ ሲከልሉኝ የስትሩማ ሲከልሉኝ አይቻለሁ ዋና እኔ ደግሞ አንዙሩ እየተመለከትኩኝ ኢለል ሐበሻ ማለት ወደ ሐበሻዎች ወጣቶች ከሐበሻ የመጡ ወይም ደግሞ የሀበሻ ተወላጅ የሆኑ ወጣቶችን እየተመረከትኩኝ እኔን ሰው እንዳያየኝ አጀቢ እንዳያየኝ እሳቸው ከለላ የሆኑኝ አስታውሳለሁ ወይም አቃለሁኝ ሐበሾቹ ምን እያደረጉ ነበር እሷ ልታያቸው የቻለችው يلعبون في المسجد መስጂድ ውስጥ ይጫወቱ ነበረ ምን አይነት ጨዋታ የሚጫወቱት ይሄ እንደገና ነገር የሆነ ኢላማ ነገር እየመቱ እየተማመዱ ይያወቱ ነበረ እነሱን ሊያቸው ያ ረሱላህ ስላቸው ነይተሮሽ እያቸው ብለው ለካውን አሁን ቴሌቪዥን እንደምንፈረጀው ኳስ ማምን ላይ ማለት ነው እሳቸው ቆሙ ወደ ከሷና ከሀበሾች መካከል ቆሙ ነብዩ አለይሂ ሰላቱ ወሰለም እሷ በጀርባቸው መጣ በነብያችን ጀርባ ማለት ነው አንገቷን በትከሻቸው በላይ ብቅ አድርጋ ትመለከት ጀመረ እሷን ግን ጋርደዋታል ሌላው ሰው ያያት አይደለም ያለው ማለት ነው ስለዚህ አንደኛ ይሄን ጨዋታ ሀበሾች መሆንዶች መጫወታቸው የሚፈቀድ ቢሆን እንጂ የማይፈቀድ ቢሆን ይከለክሉ ነበረ ነው ዋናው ነገር ስለዚህ ይፈቀዳል ነው አጋጣሚ ሆኖ ደግሞ ዒድ ነበር በነገራችን ላይ አነ ለዒበውም ካነ في يوم عيد ይላል በዒድ ቀን ነበረ ዒድ መቼም እንደሚታወቀው የመደሰቻና የመዝናኛ ቀን ነው ባዘውት የማይፈቀድ ዒድ ላይ ብዙ ነገሮች ይፈቀዳሉና ከዛ ማከራ አንዱ ነበረ ለጥላቶች ራስን ማጎልበት በስፖርት በምን ልምምድ በመውሰድ ጦርነቱን አወራወርና ኢላማ መምታቱን ወዘተ ጠቃሚም ስለሆነ ማለት ነው ከሸሪያ ጋር የሚያገናኘው ትስስርም ስለአለማ ስለዚህ እስልምናችን አንዳንድ ተርፊህን የሚፈቀዱ ነገር ሆኑ ተርፊህ ማለት የቀመጥል ሁኔታን ይፈቅዳል ጨርሶ አይከለክልም ነው ከመጠን በላይ የሆነውን ተርፊህ ይቀበልም አይፈቅድም ማለት ነው ሸሪዓችን በጥቅሉ ለሰው ልጅ ተስማሚ መሆኑን ነው የዒድ ቀን መጫወት መቻሉን እንዲህ ያሉ የሚፈቀዱ መሆኑን ማሳየቱ ራሱ አንድ ትልቅ ክብር ነው ይላል طيب قتلوا وعنها أن وليدة سوداء كان لها خباء في المسجد فكانت تأتي فكان تأتيني فحدث عندي الحديث متفق عليه طيب اهونم كعائشه تزغبه رضي الله عنها ان وليده سوداء عند تقر باريا نبرش ياله وليده سوداء يهونش باريا وليده مالت الامه الصبي الصبي الصبيه الى ان تبلغ لجنة جنا ባሪያ ሆና ልጅ የሆነች ማለት ነው ወሪዳ ማለት ሴት ባሪያ ልጅ ገና ህፃን የሆነች ህፃን ስንል ያው መጠነኛ ማለት ነው እና እሷ ነበረችና ድንኳን ነበራት መስጂድ ውስጥ في مسجد መስጂድ ነብይ ሰለላሁ ዐለይሂ ወሰለም ድንኳን ነበራት ራሷን ይቻለ ከለላ ጋር የምትቀመጥበት ማለት ነው እና ትመጣና እኔ ጋር ታጨዋውታይ ነበረ ፈካርታ ተባህ ኔጋ ትመጣ ነበረ ያው ለጨዋታ ጓደኛ አድርጋት ማለት ነው فتحدثوا ما فتتحدثوا ما አወራ ነበረ እንዲ እኔጋ እኔጋ መጣ ታወራ ነበር አለች እዚህ ጋር እንግዲህ الحديث يدل على جواز الاقامه ኢቃማ ማዝጋ መኖር ማለት ነው እዛው መስጊድ ውስጥ መኖር ልክ አሁን ዘበኛ እንደሚቀመጠው ማለት ነው ወልመናን ፊል መስጂድ መስጂድ ውስጥ መተኛት እንደሚቻል hatta ሴቶች እንኳ ቢሆኑም በተለይ መኖሪያ የሌላቸው ምስኪን ሴቶች መግባት ይችላሉ ልክ አሁን በጦርነት ስደት ማምን የሚሄዱ ሴቶች መስጊድ ገብተው ቢተኙም አይከለከልም ነው አንዳንድ ፉቃዎች አይሆንም ይላሉ ያው ሴቶች ለመጠቃት ያው አመች ስለሚሆኑ እዛ መሄድ የለባቸው የሚሉ አሉ ግን ምን ሐይሱል ጀዋዝ ይፈቀዳል አይፈቀድም ለሚለው ሌላ ችግር መጥቶ ያ ችግር ያጠቃቸው ካልተባለ መስጊድነቱ አይከለክላቸውም ነው የፈለገው طيب ሌላው አስሐቡ ሱፋ የሚባሉ ነበሩ የበረንዳ ባለቤት የሚባሉ ወይም ደግሞ የመስጊድ ሐማማ የሚባሉ ሰዎች ነበሩ በመስጊዱ ዙሪያ ሙዘለል የሆነ ቦታ ነበረ ሙዘለማት እንዲያሆኑ ጠረስ እንደሚጠቀሙት ማለት ነው እና የሆኑ ጧይፋዎች ቡች ከነዛው ከሷሃቦች መካከል የሆኑ እዛ ቦታ ላይ <clears throat> ሁልጊዜ ሰከናቸው መኖሪያቸው አድርገው ኖሩ ነበር ይላል طيب እንደዛ ከመሆናቸው ጋር ደግሞ ውጡ ሲባል ጦርነት ይወጣሉ ማሻአላህ ነው የበረንዳ ሰው ሆነውም ደግሞ ውጡ ሲባል ይወጣሉ ማለት ነው እና ይቻላል በጥቅሉ መስጊድ ውስጥ ሴት ብትገባ ጨዋ መሆነች ባሪያ ቁጭ ድንኳን ብታስትል ይቻላል መቻሉን ማለት ነው ሚከለከል ካመጣ በስተቀር طيب عندي حديث نقرأ وعن انس رضي الله عنه انس رضي الله عنه انه قال انس بن مالك قال من على قال رسول الله صلى الله عليه وسلم يا الله ملكتኛ የሚቀጥለውን ተናግረዋል አለ አልቡሳቁ ፊል መስጂድ መስጂድ ውስጥ መጥፋት ኸጢአቱን ወንጀል ነው ስለዚህ ወንጀል እንዲያሆን ምን ማድረግ አለበት ወከፋራቱሃ ደፍሃ ከፋራዋ መስጊድ ውስጥ መጥፋት ወንጀል ነው ከተባለ የዛ ማበሻውና ማሰክ መሸፈን ከተባለ ግን አይሰማም መሸፈን ከተባለ ግን ዝም ብሎ ወረቀት ነገር ልብስ ነገር ጣል ካረገበት خلاص ተሸፍኗል ይባላል ስለዚህ አክታ ከመጣ መጥፋት ይቻላል መጥፋቱ ግን ካልተቀበረ ወንጀል ነው ስለዚህ አሁን ለመቅበር ያሁኑ መስጊዶች ብዙ ጊዜ አይመቹም ያሁኑ ብላጥ ናቸው ፈርሻ ናቸው የድሮው ግን አሸዋ ነገር ነው ዝም ብሎ ሜዳ ሜዳው ላይ አሸዋ ነው ይሰግዳሉ ምራቅ ከመጣባቸው በግራ በኩል እግራቸው ስር ይተፉና እዚያ ያለብሱታል ማለት ነው ይቀብሩታል ማ አንድ ሰው መስጊድ ውስጥ ተፋለው ማለት ወንጀል ነው ነገር ግን ከቀበረው ከፋራ ይሆንለታል ነው ያለን ያለው ወይም ደግሞ ለአማራጭ መንዲል ነገር ካለው ሶፍት ነገር ቢሆን ካለው አክታውን በዛ መቀበልና ያው እንዳይንጠበጠብ እሸት እሸት ማረግም እንሚቻል መሆኑን የሚያመለክቱ ሌሎች ሐዲሶች አሉ ኢሳይ ሙስሊም ያለ ሐዲስ ማለት ነው ተቋርጧል ነገር ተቋርጦ ነበርና ነው አልቡሳቁ ፊል መስጂድ ኸጢአቱን ቡሳቅ ቡዛቅም ይባላል በዛ የሚቀራል በሷድ የሚቀራል አልቡሳቁ አክታ ወይም መጥፋት ማለት ነው ፊል መስጂድ መስጂድ ውስጥ መጥፋት خطيئه ስህተት ነው ወንጀል ነው ወከፋረቱሃ ማበሻዋ ደግሞ ወይም ከወንጀል ነፃ የምታደርገው ደፍኑሃ ያችናክታ መቅበር ነው መቅበር ማለት በግራ እግራችን ስር አሸዋ መስጊድ ወይም ጠጠራማ አፈር ከሆነ መስጊድ ከሆነ ከፍተን እንቀብረዋለን ማለት ነው ይሄም አይቻል ከሆነ እንዳሁኑ ልዩ ዘመናዊ መስጊዶች ከሆኑ በመንዲል ነገር ወይም በልብሳችን ጫፍ ላይ ትፍብለን በዛ እርስ በርሱ እናጠፋፋዋለን ማለት ነው طيب ስለዚህ መስጊድ ጋር ላለመጥፋት መሞከር ነው ከተተፋ ደግሞ በቀኝ በኩል አይተፋም ፊትለፊት አይተፋም ፊትለፊት አላህ አለ ተብሏል በስተቀኝ ደግሞ የተከበረ መላእክት አለ ተብሏል በስተግራ ይሁን ይላሉ በስተግራስ መላእክት አለ እንደሚለው ክብር ያለው አይደለም ወይም ደግሞ ወደዛ በሚተፋበት ሰዓት ወደ ቀኝ ይቀየራል እና መላእክቱ ምን ነገር ማለው ዓለም አላየሃል መስጊድ እንዳይበከል ጧሃራም ቢሆን አክታና ምራቅ ንፍጥ ነገር ጧሃራም ቢሆን የሚያስጠላ ነገር ስለሆነ መሰተር አለበት ነው متفق عليه ايش تجي كانت اني ذهناكم ان شاء الله تعالى الله بسمعنا منتكم يدرجن هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله